الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام من حديث 370 من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم من تكلم, من تكلم يوم الجمعة والإمام يخطب فهو كمثل الحمار يحمل أسفارا والذي يقول له أنصت ليس له جمعة رواه أحمد بإسناد لا بأس به وهو يفسر حديث أبي هريرة في في الصحيح مرفوعا إذا قلت لصاحبه أنصت يوم الجمعة والإمام يخطب فقد لغوته أي يعني الله صلى الله عليه وسلم من تكلم يوم الجمعة والإمام يخطب فهو كمثل الحمار يحمل أسفارا والذي يقول له أنصت ليس له جمعة رواه أحمد بإسناد لا بأس به وهو يفسر حديث أبي هريرة في الصحيحين مرفوعا إذا قلت لصاحبك أنصت يوم الجمعة والإمام يخطب فقد لغوت كعبد الله بن عباس تزجب የልጅንም የአባትንም ስራ አላህ Subhanahu Wa Ta'ala ይውደድላቸውና አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ የሚቀጥል ተናግረዋል አሉ ከለመ የተናገረ ያወራ መን የሚለው ቃል ለወንድም ለሴትም من الفاظ العموم ይሉታል ዑለማዎች ሁሉን የሚለው ማን የሚሉት ነገር ሁሉን ያካትታል ጾታን በአጠቃላይ ማን ተከለመ ያወራ ሰው يوم الجمعه ማለት የጁሙዓ ቀን ለሶላተ ጁሙዓ ገብቶ ለማለት ነው እንጂ ውጭ ያለውን ሰው አይደለም ወይም ደግሞ ከሶላቱ ወቅት ውጭ ያለውን ያወራውን አይደለም من تكلم يوم الجمعه والامام يخطب ለሶላት ገብቶ ኢማሙም ወሬ ያወራ ሰው ፈሆርሱ ከመተል الحمار እንደ አህያ ነው አህያ يحمل አስፋራ መጽሐፎችን እንደሚሸከም ያ መጽሐፍ ቢጭኑት ይጠቀምበታል አይጠቀምበትም ምን እንደተጫለም አያውቅም እንኳን ሊጠቀምበት ማለት ነው ስለዚህ ሐዲሱ እየከለከለን የጁሙአ ቀን ጸጥ ብላችሁ አድምጡ እያለ ሸሪዓችን እያስተማረን የጁሙዓ ቀን ገብቶ ሶላት የሚያወራ ሰው ካለ ኢማም በሚخطበት ሰዓት ከዛ መጽሐፍ ከተሸከመው አህያ የተለየ አይደለም والذي يقول له አንስት የሚገርመው ደግሞ ይሄ ነው والذي ያ يقول የሚናገረው له ለሚያወራው ሰውዬ አንስት ዝምበል ጸጥበል ليست له جمعه جمعه ሶላት የለውም فضيله صلاه الجمعه የጁሙአን ሶላት ደረጃ አያገኝም ምክንያቱም መባል የሌለበትን ቃላት በመጠቀሙ የጁሙአን ፈዲላ አጥፍቶታል ማለት ነው اذا كان ምክር የሚሰጠው መራሚኩም ሙከረም فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك اضعف الايمان ነው የጁሙአ ቀን ሲያወራ አየውና እንደምን ያወራል ብሎ ነው የከለከለው ዝም በል ያለው እርሱ ኳራ ራሱ የጁሙአን በረ ፈድላ ያጣል ተብሏል ይህ ከሆነ ጉዳዩ ተናጋ رواه احمد ኢማሙ አህመድ ዘግበውታል ቢስናድን በዘገባ ላ በእሰ ቢሂ ማለት ችግር የለበትም በሚባል ያው ብዙም ባልተዋደቀ ዘገባ ለማለት ላ በእሰ ቢሂ ማለት በጣም ጠንካራ ያልሆነ የማይባል ላ በእሰ ቢሂ ይሉታል ዑለማዎች እከለ ቢመጣት ምን እንዴት ነው ሲባል እሱ መቼም ምንም አይደለም ምንም ምንለው ሰው አለ አይደል አረሱማ ይንጣ ጥሩ ሰው ነው ምንለው ነገር አለ ስለዚህ በኢስናድ ላ በእሰ ቢሂ ማለትም በጣም ውድቅም ያልሆነ በጣም ጥሩም ያልተባለ ሲሆን ነው وهو يفسر حديث ابي هريره ይሄ አሁን ያነበብነው የኢማሙ አህመድ ዘገባ የአቡ ሁረይራን ሐዲስ ያብራራል يفسر ማለት يوضح ويبين ያብራራል ሐዲስ አቢ ሁረይራ የአቡ ሁረይራን ሐዲስ የት የሚገኝ في الصحيحين ቡኻሪና ሙስሊም ውስጥ የሚገኘውን መርፉዓን ነብያችን ጋር የደረሰ ሲሆን ሐዲሱ ማለት ምን ይላል ሐዲሱ የአቡ ሁረይራ اذا قلت لصاحبك ለጓደኛህ በምትለው ሰዓት አንሲት ዝምበል ጸጥበል يوم الجمعه በጁሙዓ ቀን ዝንበል ስትለው እያወራ ሰምተው ዝንበል ስትለው والامام يخطب امام እየخطበ እያለ فقد لغوت بمعنى تكلمت بكلام لغو ውድቅ የሆነ ቃል አልባሌ ቃል ነው ተናገርከው ስለዚህ አግባብነት የሌለው ነው ጁሙአህን የሚያበላሽ ነው እስከማለት ነግረውታል የሚል ፊሰሃይ ነበር ያንን ሲያብራራው ይሄኛው ሐዲስ ገለጸ ማለት ነው ለምን እንዴት ነው ያብራራው የሚያወራ ሰው የጁሙዓ ቀን ገብቶ የሚያወራ ሰው ኢማሙ እየከተበ እንደ አህያ ነው ብሎ ባህያ መሰለው እሱን ደግሞ ዝምበልባዩ ደግሞ ውርቅ ቃል ተናገረ ነው የሚባለው እንጂ ከመን መናዓ ሙንከረን መጥፎን ነገር እንደሚከለክል ሰው አይደለም የሚመደበው የሚቆጠረው ማለት ነው አስፋር የሚለው ወሱም الكتاب الكبير ሰፍራን ሰፈር ሰፍር ተብሎ ይጠሩታል لانه يسفر عن المعنى اذا قرئ ሲነበብ አንድ ኪታብ ሐሳቡን ያብራራል የተጋለጠችን ሴት አስፋር ይባላል መጋለጡ ስለዚህ ኪታቡም ስለሚያብራራ ስለሚገልጥ ተገላጩ ነገር ያው ስለሚገለጥ ነው በዚህ ትርጉም የተሰየመው የተጠራው ይባላል وانما شبه القارئ الذي لا يستفيد ولا يعمل بالحمار يحمل اسفارا የተመሰለው ኪታብን አንብቦ የማይረዳ ሰው ልክ አያ መጽሐፍ ተሸክሞ ስለበት ለምንድነው ከተባለ لانه فاته الانتفاع من سماع الذكر ذكر ማዳመጥ አመለጠው ማለት ነው ወረውን እየቀዳ ኹጥባ አመለጠው ማለት ነው ኹጥባ ካመለጠው ደግሞ ዋጋ የለውም ሰውየው ጁሙአን ጁሙአ የሚያረግ አለዛማው ዙሁር ነው ጁሙአ ደግሞ ከዝሁር ይበልጣል ብለናል ሲፈት መሸቀት ይተሃዩ ለጁሙአ ለጁሙአ ቀን የምናደርገው ዝግጅት እንደ ዝሁር አይደለም ያን ያህል ተዘጋጅቶ ሽታውን ተቀባብቶ ልብሱን ቀያይሮ ያለ የሌለ የክት ልብስ ለብሶ መጥቶ ከረጅም መንገድ መጥቶ ያለ فائده والامام يخطب ነው كان ቀን ሲጂ يخطب እየخطበ هنا የለውም ማለትን يا ነው لغ الشيء لغوا من باب قال قال يقول عند مالتنا بمعنى بطل ማለት فقد لغوت مات ያው ነገሩን አበላሽተዋል እንደማለት ነው ወይም ውርቅ የሆነ ቀውለን ባጢለን ዋጋቢስ የሆነ ቃል ተናግረሃል ይባላል ነው ከዚህ ሐዲስ የምንረዳው ምንድነው ኢማሙ ይቀጥ በማውራት حرام ነው ነው ሁለተኛ የጁሙአ የሆነ የተከለከለ ነገር እየሰራ ያየነውን ሰው ምክር መስጠት የለብንም ሁለት ሰዎች ነበሩ ሶላት ገብተው አንዱን ጊንጥ በላው ይባላል ያው ሶላት ውስጥ አላወራም ብሎ ዝም ብሎ ጥጥት አድርጎ መርዙን ዝም ብሎ ቁጭ ብሏል አልፋ ደግሞ ሌላውን ደግሞ በላችሁ ድምጽ አሰማ በላችሁ እንደለው አዎ አለው እንኮ በልታው አንተ በላች ሌላው ደግሞ እናንተ ዝም በሉ አላሉ ሶላት ማውራት አይቻልም ሌላው ደግሞ አስተውራ ቀርተሃል እንጃላ አሉ ደማኝ እንደዚህ አለ አንዳንድ ጊዜ ያጋጥመሃል የጁሙአ ቀን እየከጠበ አለ ማውራቱ ክልክል ነበር የሚያወራውን ደግሞ ዝምበል ማለቱም መጨበር እንጂ ማስተካከል ሊሆን አይችልም መራ منكم منكرا فليغيره ማለት ነው ሁልጊዜ አይደለም ጥቅም የሚያመጣ ሲሆን እኛን ከዛው የማይቀላቀለን ሲሆን ነው ክልክል ነገር የምንከለክለው አትስሩ የምንለው ማለት ነው እኛኑ የሚጨምረ በይነ الخطبتين በሁለቱ ኹጥባ መካከል ኢማም ሰዓት ማውራት ይፈቀዳል አይፈቀድም طيب ኢማሙ ቁጭ በሚልበት ሰዓት ማውራት ይፈቀዳል ከምን ተረዳኸው ከየት አመጣኸው ብትሉኝ من تكلم يوم الجمعه والامام يخطب يعني واو الحاليه تبالج ኢማሙ እየخطበ ያለ ነው ያለው ሐታ ለው ሰውየው ያለው እየخطበ ካልሆነ ሐነፊያዎች ኢማሙ ሚንበር ላይ ወጥቶ አሰላሙ አለይኩም ወራህመቱላህ ካለ በኋላ ኹጥባ ቢጀምርም ባይጀምርም ይላሉ ጥሩ ነው ብሎ ለመናገር ወልኢማሙ ይخطب ነው ኢማሙ ሲخطب ነው እንጂ አታውሩ የተባል ነው መሐከል ላይ ለምሳሌ እሱ አንድ ኹጥባ ጨርሶ ሲያበቃ فاذكروا الله ብሎ صلوا وسلموا ብሎ ወይም የሆነ ነገር አዞ ወሰግፋል እስትግፋር አድርጉ ብሎ ነው ቁጭ የሚለው ያን ጊዜኛ አስተግፍሩላህ አስተግፍሩላህ አስተግፍሩላህ እንላለ ችግር የለው ሌላው የሚያወራውን ሰው ዝም ብሎ ዝም ማስባልም ከዛው ከሚያወራው የተለየ አይደለም ወንጀሉ ነው ምክንያቱም ፈቀለጋ ብለዋል ጁሙ የለውም ማለት ያው ትክክል ያው ትርጉም ጁሙአ የለውም ነው የሚያሳየው ሶላቱ ሶላት አይባልም ነው የሚያሳየው ነገር ግን ጁሙአተን ሙተካሚላ ማለት ነው የተሟላሽ ጁሙአ ሰገድ አይባልም ነው እንጂ ጭራሽ ሶላቱ አይበቃም ብለን ሶላተ ባጥል ነው አንለው ምናልባት ሰውየው በጣም እያወራ እየጮህ የሚረብሽ ከሆነና ያቆማል ብሎ ሲጠብቁት የማያቆም ከሆነ መናገሩም ክልክል ከሆነ ማድረግ አለብን አንዳንድ ዑለማዎች ኢሻራ ይስጠው ይላሉ በጥቅሻ መናገሩ ክልክል ነው ተብሏል በጥቅሻ ዝምታን የሚያሳይ ነገር ያሳዩት ነው ደግሞ ጥቅሻም ቢሆን የምናሳየው ሰውዬ የሚገባው መሆን አለበት የማይገባው ገበሬ ከሆነ አስቸጋሪ ነው እንደዚሁ ነብዩ ጋር አለይሂ ሰላቱ ወሰለም ይሁን ገጠር የመጥቶ ሶላት ገብተው አሁንም እንደዚሁ ወሬ ጀመረ የሆነ የተናገረ ምንድነው አነጠሰውና ሱብሃንአላህ ብሎ ነው ሌሎቹ ዝም በለ ለማለት እጃቸውን ጭናቸው ላይ እንደዚህ ይመታሉ ማለት ነው ለሱ ጥቅሻ ብለው ማለት ነው ምን ታጨበጭቡ ያላችሁ አለ ይባላል ሌላው وجوب الانصات للخطيب يوم الجمعه የጁሙዓ ቀን ሰው ዝም ማለት እንዳለብን ይሄ ኢጅማዕ ነው ሌላው አንዳንድ ሰዎች ከውጭ እየገቡ ወደ መስጊድ ኹጥባ እስከሰሙ ድረስ ዝም ማለት አለባቸው እያወሩ የሚመጡ ሰዎች አሉ ኹጥባ እየሰሙ ማለት ነው ግድ መስጊድ መግባት አይደለም ኢማሙ እየፈጠበ ነው ወደ ሶላት እየመጡ ነው እየሰሙት ነው ኹጥባውን ጸጥ ብሎ ማዳመጥ አለባቸው እዚህ ጋር ወሬ ክልክል ነው ስንል ኹጥባ ላይ ኢማሙ ካናገራቸው ማናገር ይችላሉ በኹጥባ ማከል ወይም ደግሞ ከአዳማጮቹ ከታዳሚዎቹ ኢማሙን ማናገር ይቻላል ኢማሙን ማናገር ይቻላል ለዚህ ማስረጃ ምናልባት ወደፊት ሀዲሱ ካልመጣ ምን ይሆናል ይመጣ ብዬ ጠብቃለሁ ስንግራው ተፈضل وعن رضي الله تعالى عنه قال دخل رجل يوم الجمعة يوم الجمعة والنبي صلى الله عليه وسلم يخطب, يخطب فقال صل صليت قال لا قال قم فصلي ركعتين متفق عليه وعن جابر رضي الله عنه قال دخل رجل يوم الجمعة والنبي صلى الله عليه وسلم يخطب فقال صليت قال لا قال قم فصلي ركعتين متفق عليه جابر ነው ሐዲስ የሚያወራልን ምን ይላል دخل رجل የሆነ ሰው እየገባ አለ መቼ يوم الجمعة የጁሙዓ ቀን የት ነው የገባው في مسجد النبوي والنبي صلى الله عليه وسلم يخطب ነብያቸው ፈጥባ እየሰጡ ነበረ ሲገባ ተገብቶ ቁጭ ነው ያለው ነብያችን አለይሂ ሰላቱ ሰለም እየኸጠቡ ነው ሲሰግድ ያላዩትም ሲገባ ብቻና ሲቀመጥ ነው ያዩት فقال አሉት صليت እዚህ ጋር حرف ነው አሰለይተ ነበር ለተخفيف ለማቅለል አንድ ጊዜ ይጥሏታ صليت ማለት አሰለይተ ሰገርክ እንደ እንደ ማለት ነው قال لا لا ما ما صليت አሰገድኩም ማለት ነው قال قم قمنا አሉት فصلي سجد አሉት ምን ያህል ሶላት ረካዓተይን وجاء في روايه خفيفتين ቀለል ቀለል አድርገ ስገድ ብለውታል ይላል متفق عليه حديث ነው ስገድ አሉት አሁን እዚህ ጋር ማን ነው ያናገረው አሁን የገባው ሰውዬ ነው ወይስ ነብያችን ኸጧቢው ናቸው ኢማሙ ናቸው ያናገሩት ረሱል ሰለላሁ ዐለይሂ ወሰለም ኸጢቡ ናቸው ያናገሩት የሚኸጥበው ሰውዬ እየኸጠበ ያለ ታዳሚውን የሚያናገረው ነገር ካለ ለምሳሌ ሶፉ ጠቧል ጠጋ ጠጋ በሉ ውጭ ያላችሁ ግቡ ፍተኛው ሶፉ ተከቶ ብሎ ማናገር ይቻላል ይቻላል ማለት ነው ለምን ከዚህ ሐዲስ ተነስተን መጥቶ የገባውና የተቀመጠውን ሰውዬ ሰግደሃል አልሰገድክም ነው የጠየቁት መጀመሪያ ከዛ ደግሞ ቁምና ስገድ ያዝ በሁጣው መካከል እኮ ከዛ ኹጥባቸውን ቀጠሉ ማለት ነው طيب ይጥባ እንዳለ ይሄው እየኸጠቡ ገባ ሰውየው እያለ ነው ይሄ ያሳየናል ሌላው መስጊድ የገባ ሰው ኢማሙ እየኸጠበን ቢሆን መቀመጥ የለበትም ሁለት ረካዓ መስገድ ያለበት ኢማሙ እየኸጠበን ቢሆን ማለት ነው ባይሆን ቀለል ቀለል አድርጎ ነው ለምን من دخل المسجد فلا وارد الجلوس فلا يجلس حتى يصلي ركعتين ብለዋል መስጊድ ገብቶ መቀመጥ የፈለገ ሰው ሁለት ረካ ሳይሰግድ እንዳይቀመጥ የሚል ሌላ ሐዲስ ስላለ እዛ ጋር እንዳይጋጭ ኹጥባ እየተከተበ ማውራት እንኳን ቢከለከል ረካተ ከይፈተ ግን መስገድ ይችላል ነው طيب አለ መስገዱን ትዝ ሲለው ብድግ ብሎ መስገድ ይችላል ትንሽ መቀመጡ ተህየተ መስጂዱን ጊዜውን አይገልበትም አያጠፋበትም ይሄው የሰው እየተቀምጦ ነበረ ወዳውኑ አስነሱትና አሰገዱት ማለት ነው ያው ኢማም የሆነ ሰው ማናገር ኸጢብ የሆነ ሰው የሚገባውን ሰው እንዲያስፈልጋነቱ ማናገር ይችላል ብለናል ነብያችንም ይሄው ኸጦ ስተት አይተው እንደማያልፉ ያሳዩ hatta ኹጥባ ላይ እንኳን ሆነው ስተት ካዩ ይናገሩ ነበር ነው ባይሆን ኢማሙ እየኸጠበ ከሁለት ረካዓ በላይ ደግሞ መጨመር አይቻልም ለምን ቁም ፈሰሊ ረካዓተይን ያለው እሺ እዚህ ጋር ያሳለፍነው ሐዲስ ኹጥባ ላይ ማውራት ከልክል ነው ብሎ ነበረ ኸጢቡ ማናገር ግን ይቻላል ብለናል ኹጥባ የማይሰሙ ሰዎች አሉ መስማት የማይችሉ እነሱስ ዝም ማለት አለባቸው ይለባቸው አይሰሙማ ኢማሙ ኸጥባ ኸጥባ እነሱ ጋር ዋጋ የለው جمهور العلماء ዝም ማለት አለባቸው አሉ ባይሰሙም ዝም ይበሉ ለምን لا ይሸውሹ ይሸውሹ على الناس الناس የሚያወሩ ከሆነ ሌላውን ሰው ይወሰውሱታልና ዝምታ አለባቸው አሉ አንዳንዶቹ ደግሞ አይ ላይም በغيره ስኩት አሉ ዝምታ አይጠበቅባቸውም ቁርአን ይቅሩ ባይሆን ከሰሎ ሰው እንዳይረብ ተቀባይት ያለው የሚመስል ያካሃድ ይላል والله اعلم መቼም ዝምታዎች ሳይሻል አይቀርም ከخلاف ለመውጣት ሰው ምን ያድርግ ወይዳ ቁርአን القران فاستمعوا له وانصتوا اذا قلت لصاحبك انصت فقد لغوت ከሚለው ተነስተን የገባ ሰው መስገድ አለበት ወይ አዎ አለበት ነው ከዚህ ማለት ነው እሺ ቀጥሉ وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم كان يقرأ في صلاة الجمعة سورة الجمعة والمنافقين رواه مسلم طيب وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم كان يقرأ في صلاة الجمعة سورة الجمعة والمنافقين طيب ነብዩ አለይሂ ሰላቱ ወሰላም ይቀሩ ነበር ካነ ነበሩ ማለት ነው የቅራው የሚያነቡ ወይም የሚቀሩ في صلاه الجمعه جمعه صلاه ላይ ማንን ሱረተል ጁሙዓቲ ሱረቱ ጁሙዓ የምትባል ሱራ አለች እንዲሁም ወልሙናፊቂን ሱረቱ ሙናፊቂን የምትባለዋን ማለት ነው ስለ ሙናፊቆች በደንብ የምትናገር ነች ሱረቱ ጁሙዓ ስለ ጁሙዓ ሶላት የሚ ሁለቱንም ይቀሩ ነበረ ሙስሊም ዘግቦታል ነው ሱረቱ ጁሙዓ እና ሱረቱ ሙናፊቂን አንድ ምዕራፍ ነው ወይስ ሁለት ነው እርግጠኛ ናችሁ طيب طيب ስለዚህ አንዳንድ ጊዜ ይሄን ይቀራሉ ደግሞ አንዳንድ ጊዜ ሰቢስ መረቢከና አሁን ዙ ሊመጣ ቀጥሎ አለው ሐዲስ ወለሁ عن النعمان بن بشير رضي الله عنه قال كان يقرأ في العيدين وفي الجمعة سبح اسم ربك الأعلى وهل أتاك حديث الغاشية سبح اسم ربك الأعلى أن هل أتاك حديث الغاشية የሚለው ምዕራፍም በሁለት ዒድ ሶላቶች ላይ ዒድ አልፈጥርና ዒድ አልአድሃ እንዲሁም ጁሙዓ ላይ ይቀሯቸው ነበረ ነው ሁለቱም ካነ ነው ካነ የሚባለው ብዙ ጊዜ ለሚሰሩ ስራ ነው የአንድ ቀን ከሆነ ካህን አይደለም እንደዚህ ሲያርጉ አየኋቸው ምናምን ነው የሚሉት አዘውትረው የሚቀሩ ከሆነ ግን ካህን ነው የሚጠቀሙ እና ምን የሚያሳየን አንድ ሰሞን በሰቢህና በሐላታ ከሐዲሱ ጋሻ ይቀራሉ ሌላ ጊዜ ደግሞ ሶስቱ ጁማ እና ሶስቱ ሙናፊቅን ይቀራሉ ማለት ነው ስለዚህ ሁለቱም ሱና ነው ሌላ ይበቃል ማለት አይደለም ማንኛውም ቁርአን ይበቃል ነገር ግን እዚህ ጋር የበለጠ ትኩረት ያደርጉ ነበረ ነው ሰቢህ من التسبيح تنزيه الله تعالى عن النقص والعيب اللهن ከነውር ከጉድለት ማጽዳት ተስቢህ ይባላል ማለት ነው طيب ከዚህ ከሁለቱም ሐዲስ የምንወስደው የምንማረው ትምህርት ቢኖር የጁማዓ ቀን ሶላት ጁማዓ ሶላት ላይ መጮህ እንዳለበት ያመለክታል ከየት ነው የምንረዳው ይሄን የጁማዓ ቀን ተጮሆ መቀራት እንዳለበት ያመለክታል ያዲስ ሱሐቢዩ ከመስማቱ እንዲህን ምዕራፎች ይቀሩ ነበረ ማለቱ ጮኸው እንደሚቀሩ ያመለክታልና ጮሆ መቀራት ይቻላል ዒድ ላይም ጁሙዓ ሶላት ላይም ነው እንደገና ዒድ ላይም ሆነ ጁሙዓ ሶላት ላይ እኒህን ሱራዎች መቅራቱ ተወዳጅነት እንዳለው ያመለክታል ነው መጀመሪያው ረካ ላይ ሰቢህ በሁለተኛው ላይ ሀላታ ከሐዲሱ ጋሻ በመጀመሪያው ረካ ላይ ሱረቱ ጁሙዓ በሁለተኛው ላይ ሱረቱ ሙናፊቂን ማለት ነው طيب ለምንድን ነው እነዚህ ምዕራፎች በጣም ጁሙአን ላይ ለየት ባለ መልኩ የሚቀሯቸው ከተባለ ጁሙዓ ላይ ሷት ጁሙዓ መቀራቱ ግልጽ ነው ስለ ጁሙዓ የሚናገር ነው ይስማማል ሌላው ዋዕዝ ያለው ነገር ለሰዎች ምክር የሚሰጥ የሙናፊቅነት ባህል እንዳይኖር ለምሳሌ ሙናፊቆች ለሶላት ያላቸው ነገር ደከም ያለ ስለሆነ ያን ነገር ብዙ አስተምሮት ስላለው እንጂ ማን ምዕራፍ መቅራት ይቻላል ነው ሱራቱ ሙናፊቂን ነው የነሱ አይነት ባህሪ የተወገዘ ነውና ውስጡን ሙና ካዲ ላውን ሙስሊም መሳይ ማለት ነው ይሄ አይነት ባህሪ ከኛ ከሙስሊሞች ሊኖር አይገባም ለማለት ነው ሌላው ነሰብህ መረብከ አላ በደም ስለ አላህ Subhanahu Wa Ta'ala ትልቅነት ከጉድለት የጸዳና የተሟላ መሆኑን ምናምን የሚያመለክቱ ናቸው ያው ተስማሚ ናቸው ማለት ነው ከተበ <clears throat> ታዳሚው ኢማሙን ማናገር ይቻላል የሚለው አንድ ጊዜ ነብዩ አለይሂ ሰላቱ ወሰለም ኹጥባ እየከተው ይያለ ከውጭ ገባ የሆነ ሰው ገባና ያ ረሱል አላህ አላችሁ ይخطብ ይያለ አንተ የአላህ መልእክተኛ ሆይ አረ አለቅን በድርቅ አለቅን አላችሁ እንሰሳዎቻችን የትራንስፖርት መገገያ ግመሎቻችን ፈረሶቻችን አለቁኮ ሃይዋን ሁሉ ሞተና ጉዞ ተቋረጠ አላቸው የዛ ትራንስፖርት ያው ስለሆነ እንሰሳዎች የሚበሉት ካጡ ያው መሞት ነው አርብቶ ምንድነው አዳር አርብቶ አዳሪ ነው ከብቶቻቸው ሲሞቱባቸው ያው ችግር እንደሚደርስባቸው ማለት ነው ያን ሲላቸው ምን ይሻዝሉት አላህን ለምኑልን ዝናብ እንዲያዘንብልን አላቸው እጃቸውን ዘው ኹጥባ ላይ ያሉ ወደ ላይ አንስተው አላሁ መስኪና አላሁ መስኪና አሉ አዝንብልን ብለው ዱዓ አደረጉ ወዳውኑ ዝናም ዳመና ዳመነ ወዳውኑ ዝናብ መጣ ይባላል ይሄ ሰውዬ እሳቸውን ሲያናግራቸው ለምን ታናገረኛለህ ኹጥባ ላይ ዝም በላላሉትም ከቶም መሰጡት ማለት ነው ዱዓ አደረጉ ስለዚህ ታዳሚው ኢማሙን ማናገር ኸጢቡ ማናገር ይቻላል የሚለው ማስረጃ ይሄ ነው طيب ቀጥሉ ሰባራ وعن زيد بن أرقم رضي الله تعالى عنه قال صلى النبي صلى الله عليه وسلم على الجمعة على إيه؟ ثم رخص في الجمعة ثم قال من شاء أن يصلي فليصلي رواه الخمسة الترمذي حقه ابن خزيمة طيب وعن زيد بن أرقم رضي الله عنه قال صلى النبي صلى الله عليه وسلم العيد خص في الجمعة فقال من شاء أن يصلي فليصلي رواه الخمسة التي وصححه ابن خزيمة ይችን ሐዲስ በደንብ ስሟል ዘንድሮ ጁሙአ ነው ዒዱ የዘንድሮ ዒድ አልአድሃ يوم الجمعه ነው የሚሆነው باذن الله ስለዚህ ዘይድ ኢብኑ አርቀም ከተባለው ሱሐቢ ተዘገበ ምን አለ قال صلى النبي صلى الله عليه وسلم على العيد የዒድ የዒድ ሶላት ሰገዱ መቼ يوم الجمعه ማለት ነው የጁሙአ ቀን የዒድ ሶላት ወቅቱ መቼ ነው ከጁሙአ በኋላ ነው አይደለ ወይስ በፊት የዒድ ወቅቱ ከሶላት الجمعه በፊት ነው ፀሐይ ወጣ ትንሽ ስንዝር ያክል ከፍ ካለች ዒድ መሰገድ ይቻላል የዱሃ ሰዓት ነው ሰዓቱ ማለት ባጭሩ እሱን ጀማዓ ሰግደዋል ሁሉም ወንዱም ሴቱን በነቂ ሶቶ ነው የሚሰግደው የዒድ ሶላት ከዛ ኹጥባው ላይ ምናሉ ثم رخصوا في الجمعات ትንሽ ቆይቶ ብሎ ዙሁር ሶላት ያው ጁሙዓ ሶላት ይደርሳል ከዛ ምናሉ ሳቸው ረከሶ ፈቀዱ ማለት ነው አቀለሉ ኢጃዛ ሰጡ ማለት ነው ፊል ጁሙዓት የጁሙዓን ሶላት አሁን መጣችሁ ኢድ ሶላት የሰገዳችሁ ሰዎች የጁሙዓን ሶላት አፉ ብለንላችሁ መምጣት አትገደዱም አሉ ዙህሩ ሰላ ያልፍ ነው ወይ እንዲያትሉ አያልፍ መስጊድ መምጣት አትገደዱም ማለት ነው ለጁሙዓው ዋጅብነቱ ይቀራል ማለት ነው ሩክሳ ሆነ ስለዚህ ቤታችሁ ዙህራችሁን ስገዱ ነው فقال አሉ من شاء የፈለገ ሰው አሉ አን يصلي ጁሙዓን ሶላት ሊሰግድ የፈለገ فليصلي ይምጣና ይስገድ መስጊዱ ማለታቸው ነው ያልፈለገ ያው ተፈቅዶለታል ነው አንቱ ያ ረሱላህ የሚል ጥያቄ ያስነሳል ይሄ ለሰው ነው ይሄን ምክር የሰጡት እሳቸው ግን አሉ ወነህኑ نجمع እኛ ግን ሰግዳለን ጁሙዓችን አንተውም አሉ ህብረተሰቡ ግን አለመንጣት መብቱ ነው ለምን ይሄን ሩክሳ ሊሰጡ ቻሉ ለምን አስፈለገ የመጣ የንታ የመጣ ያልመጣ ይቅር ብለው ለምን አልተውትም ሰው ይቸገራል የኢድ አልአድሃ ላይ በጣም ይቸገራል ሶላተ አልኢድ ሰግዶ ወደ ነው የሚሄደው ህዝባችን የዒድ ሶላት ሰግዶ ኢድ አልአድሃ ወደ እርድ ነው የሚሄደው ያርዳል ይገፋል ምን ይላል እንደውም ገፋፊ እየጠፋ ብዙ አለ? ሰዓቱ ይሄዳል ከዛ ደግሞ ያችን ማበሳሰው ደግሞ መብላት ይፈልጋል ያን ያን ሲል ጁሙአ ሶላት መምጣት ይከብደዋል አይችልም ስለዚህ ከመጨናነቅ እዛው ፈቀዱለት ማለት ነው الرخصه لغه السهوله واليسر ማቅለል ማለት ነው በሸሪዓዊ ፍቹ ደግሞ ሩክሳ ማለት ሸሪዓችን ያስተማረ ወይም ያዘዘውን ነገር ተቃራኒ ነገር ካለ ሩህሳ ይባላል ለምሳሌ ዙህርን አራት ረካ ገ መስገድ እንዳለብን ነው ሸሪዓው ያስቀመጠው ይሄንን በሚነቅፍ መልኩ ግን የተፈቀደ ነገር ከምን መጣ ማሳጠር ሁለት ረካ አድጎ መስገድ ይሄ ሩክሷ ይባላል የጁሙዓ ቀን ዒድ ከዋለ ለዒድ ሰውቶ በነቂስ ከሰገደ ለጁሙዓ መሄድ ዋጅብነቱ ይቀራል የሚለውን ትምህርት እንውሰድ እዚህ ጋር አንዳንዶቹ መቸስ ሲቀለልላቸው በጣም መቅለል የሚፈልጉ ሰዎች አሉ ሶላተ ዙህር ማይወጅብም ብለው የሄዱ ሰዎች አሉ ለምን የፈለገ እንጣ ያሉት ያልፈለገ ዘው ባይሰግድም ችግር የለም ነው የሚያሳየው ዙህር ስግድ መቻሉ ብለው ያው ሰበብ ይፈልጋሉ አይደለ እሷን ሞክረዋል ግን የዙህር ወቅት ምንጊዜም ጁማ ካልተሰገደ አይቀርም ሌላው ሩክሳው ለህብረተሰቡ ነው እንጂ ኢማምና ሙአዚን የሆኑ ሰዎች መስጊዱ መተው ያው ሙአዚን ማዳኑን ኻጢብም ኹጥባውን ሷተ ጁሙአውን ማቆም እንዳለባቸው ነው ለምን በሌላው ሪዋያ ወነህኑ ኑጀሚዑኛ መስጊዳችን አይቀርም ብለዋል እሱ ያመለከታል ነው أن الجمعة والظهر يسقطان عن من صلى العيد وهذا قول ضعيف جدا ከዚህ ከሐዲሱ አሁን ዛሂር ብንወስደው ጁሙዓም ዙህርም ይሰቅጣል ማለት ነበር የሚያሳየው ይሄ ሲምባጥ ግን ضعيف ነው በጣም ደካማ ነው ብለዋል አላያል ሼኹ ልሳም ተሚያ የጁሙዓ ቀን ዒድ ከዋለ ዑለማዎች ሶስት አቋም አላቸው ብለዋል አንደኛው ዒድ የተሳተፈ ሰው ጁሙዓ ይሰግጥለታል አሉ فقد اجتمع عبادتان من جنس واحد ተመሳሳይ ዒዶች አንድ ቀዋሉ ማለት ነው ዒድም ዒድ ነው ጁሙዓም ዒድ ነው ስለዚህ አንዷ ባንዷ ትካተታለችና ትቀራለች ማለት ሰዎች ላይ ጁሙዓ መስገድ ዋጅብ ነው ብንላቸው ዒድ ደግሞ ጁሙዓ ብናወጅባቸው ማጨናነቅ ይሆናል የጁሙዓ የዒድ ቀን ደግሞ ደስታ ቀን ነው በደስታ ቀን ለምን ይጨናነቃሉ በል عليهم السرور والانبساط فحينئذ تسقط الجمعه ሌላው يدل انه ينبغي ان ينبه ان ينبه الناس الى الاحكام التي تخفى عليهم ኢማም የሆነ ሰው ብያኔዎችን ሁክሞችን መግለጽ አለበት ለህብረተሰቡ በተለይ በተለይ ሊሰወሩ ይችላሉ ለህብረተሰቡ ላያውቀው ይችላል የሚባለው ነገር መናገር አለብን ማስታወስ ያለብን ደግሞ በአግባቡ በሰዓቱ ነው ቀደም ብለን ብናስተምረው ኋላ ይረሱታል ወቅቱ ካለፈ በኋላ ብናስተምራቸው ደግሞ ጅብ ከሄደው ውሻ ጮኸ ነው የሚሆነው ዋጋ የለውም ስለዚህ ዒድ ኹጥባ የእረቱን የጁሙዓ ሶላትን ቀድሞ መናገራቸው ሰው ደስታ አግኝቶ እንዲሄድ ይሆናል ነው ያላ ቀጥሉ وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا صل إذا صلى أحدكم الجمعة فليصلي بعدها أربعا رواه مسلم وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا صلى أحدكم الجمعة فليصلي بعدها أربعة من دنوملون يجمع كان عندك جمعة كسجده كجمعة بحالة أرات ركعة يسجد أهم بعدية ويم سنة سجاجرين ينقرن كجمعة بفي السنة اللي مدبنيا سنة እንደ ዙሁር የለም መደበኛ ሱና የለም መስገድ አይቻልም ያልኳችሁ አይደለም መስገድማ ከውጭ የገባ ሰው መስጊድ ሳይሰግድ እንዳይቀመጥ በነረካተ ይፈፈተ ይቀድም ሌላም መጨመር የሚከለክለው የለም መስገድ እንደሚቻል የሚያመለክት ከውጭ ገብቶ አላህ የቀደረለትን ሶላት ሰግዶ ሰው ሳይረብሽ የሰው ጫንቃ ሳይረጋግጥ ቁጭ ብሎ ያዳመጠ ሰው የሚል ሐዲስ አለ ያው ትልቅ አጅር እንዳለው የሚናገር ማለት ነው ያ የሚያመለክተው የፈለገውን ሶላት መስገድ እንደሚችል ነው ነገር ግን መደበኛ ከዙሁር በፊት አራት ረካ ነበረ ጁሙዓ የዙሁር ትክ ነውና እንደውም ጁሙዓ ቀን ደግሞ ሶላቱ ሁለት ረካ ስለሆነ የሚሰገደው በፊት ያለው ሱና መሰገድ ያለበት የሚሉ ሰዎች አሉ ላ ኢባዳ ተውቅፍያ በእኛ ሳይሆን ሰው ነብያችን አለይሂ ሰላቱ ወሰለም እንዲያዘዙት እንዲሰሩት እንዲያስተገበሩት ነው የምናየው ከጁሙዓ በፊት የገባ ሰው ረካዓተ ተህየተ መስጂድ ይስገድ ብለዋል ይሰገዳል ሌላ የፈለገውን ሶላት የሰገደ ሰው መስገድ ይችላል ብለዋል መደበኛ ግን የለው ከጁሙዓ ሶላት በኋላስ አለ ስንት ረካ አራት ረካ ይሄው اذا صلى احدكم الجمعه اذا صلى በሰገደ ጊዜ احدكم አንዳችሁ الجمعه جمعه ሶላት فليصلي ይስገድ بعدها ቀጥሎ ከዛ ከፈርዶ 40 አራት ረካ ሱና ይስገድ አያይዞ ይስገዱ ማለት አይደለም ሁለት ረካ ሰግዱ ማሰላመት ሁለት ረካ ሰግዱ ማሰላመት ይሄ ነው አሰጋገዱ ረዋሁ ሙስሊም ሙስሊም ዘግቦታል ሐዲሱን صحيح ነው ማለት ነው ስለዚህ ጁሙአ بعد ያለ ወይ አዎ ቀብል ያሳለ ወይ የለውም ነገር ግን ከጁሙአ በፊት መስገድ ሙጥለቅ ነው አልተከለከለም ነው ምንድነው ቀጥሉ وعن السعيب بن زائدة أن معاوية قال له إذا صليت إذا صليت الجمعة فلا تسيلها بصلاة حتى تكلم أو تخرج فإن رسول الله صلى الله عليه وسلم أمرنا بذلك أن لا نوصل صلاة بصلاة حتى نتكلم أو نخرج رواه المسلم وعن السائب ابن يزيد رضي الله عنه أن معاوية قال له إذا صليت الجمعة فلا تصلها بصلاة حتى تتكلم أو تخرج فإن رسول الله صلى الله عليه وسلم أمرنا بذلك ألا نوصل صلاة بصلاة حتى نتكلم أو نخرج رواه مسلم وعن السائب سائب ከተባለው ሰው ተዘገበ ሳኢብ ኢብኑ የዚድ የዚድ ልጅ የሆነው ማለት ነው ስራውን አላህ ወደደለትና አነ ሙአዊያተ ሙአዊያ ኢብኑ አቢ ሱፊያን የአቡ ሱፊያን ልጅ የሆነው ሙአዊያ ከኋላ ልጃቸው ሐሰን ለስድስት ወር ያክል ኸሊፋነቱን ይዞ ነበር ከዚያ ቀጥሎ ያው ሙአዊያ እሱንም ደምስሶ ሙአዊያ ነው የቀጠለው እና ሙአዊያ ትልቅ ሰሃቢው ታዋቂ ነው ወህይን ከጻፉት ሰሃቦች አንዱ ነው ሙአዊያ ማለት እና ሙአዊያ ቃለ ለሁ ለርሱ ያለው መሆኑን ለሁ ማለት ለማን ነው ለሳኢብ አነ ሙአዊያ ቃለ ለሁ بمعنى للسائب ማለት ነው ምን አለው መከረው ማለት ነው اذا صليت الجمعه جمعه ሶላትን ስትሰግድ አለው ፈላ ተስልሃ አትቀጥላት አታያይዛት ቢሶላት ከሶላት ጋር አታያይዛት ማለት ምንድነው ጁማ ሶላትን ሰግደህ ወዳውኑ ወደ ሱና ትቁም ማለት ነው እስከመቼ ሐታ ተተከለመ ሶላቱን ሰግድ ሲጨርስ እስከምታወራ አሉ ወሬው ምንድነው አስተግፍሩላህ አስተግፍሩላህ አስተግፍሩላህ ሊሆን ይችላል اللهم اني على ذكرك وشكرك وحسن عبادتك የመሳሰል ነገር او ተخرج ወይም እስከምትወጣ ድረስ ያው መቼም ሲወጣ ነው የሚያወራው አይደል ወይም ደግሞ ሀታ ተከለመ ማለት ሶላቱን መጨረስን የሚያመለክት ንግግር እስከምትናገር ማለት ነው አው ተخرجه من المسجد ከመስጊዱ እስከምትወጣ ወይም مما صليت فيه ከሰገከበት ቦታ እስከምትለቅ ማለት ነው ግድ ላይ ወጣ ይችላል መስጊዱ ሰፊ ሊሆን ይችላል እዛው ግን ሊንቀሳቀስ ይችላል ማለት ነው ለምን እንደሆነ ያልከው ያልኩህ فان رسول الله صلى الله عليه وسلم يا الله መልእክተኛ አመረና بذلك በዚህ ነገር አዘውናል አለ በምኑ አላኑ ስለ ተፍሲር ነው ማብራሪያ ነው ያዘዙትን ነገር ያብራራው ነው አላኑ ስለ እንዳንቀጥል እንዳናያይዝ ሶላተን ሶላትን ቢሶላትን ከሌላው ሶላት ጋር አንዷን ሶላት ከሌላው ሶላት ጋር አያይዘን እንዲያንሰግድ ከልክለውናል ወይም አዘውናል حتى نتكلم እስከምናወራ አው نخرج ወይም ከምንሰግድበት ቦታ እስከምንወጣ እስከምንለቅ ድረስ ሶላትን ማያያዝ እንደሌለብን አዘውናል ለምሳሌ ዙህር ጁሙዓ ሆትረካ ሰግዶ ደሞ ስናል ሰግድ ብሎ ሆትረካ ቢቆም ከውጭ የመጣ ገጠሬ ወይም ማያቅ ሰው ምንድነው የሚለው እቺ ሶላት የምትሰገደው አራት ረካ ነው እንደብሎ ሊገምት ይችላል ለምን ሲያሰላምት አላየውም ወይም ሲያወራ አላየው መሐከል ላይ የተያዘ ሶላት ሊመስለው ይችላል ይሄ እንዳይሆን እስከ ሳትነጋገር ወይም ደግሞ ቦታውን ሳትቀይር ሶላትን በሶላት እንዲያታያይዙ ብለው አዘዙን ነው የሚለው ትርፍ ሶላትን አያይዞ መስገድ የለም ወለው ራቲብ አኳ ብትሆን ማለት መደበኛ አኳ ብትሆን በምንድንም ነቀጥለው ቢሶላት الفرض በፈርዱ ሶላት ማለት ነው حتى يخرج ሰጋጅ እስከሚወጣ ከዛ ከገባበት ሶላት فيصليها بالبيت ከቤት ከመስጊዱ ወጥቶ ቤት ወደ እስከሚሰግዳ ማለት ነው ከመስጊዱ ወጥቶ ቤት ከሰገደ አላያያዘው ማለት ነው ከማ ሆል አፍዶል በላጁም ይሄ ነው የሱና ሶላት በላጁ የት ነው ብለናል መስጊድ መስገድ ነው ቤት መስገድ ቤት መስገድ ነው ስለዚህ hatta ተخرج ማለት ከመስጊዱ ወጥተህ ቤትህ እስከምትሰግዳት ማለት ነው ይሄ አንዱ ነው ወይም خروج የተፈለገው ቦታ መቀየር ሊሆንም ይችላል አው يفصل ذلك باذكار الصلاه መክቱባ ከፈርድ ሶላት በኋላ የምንላቸው አዝካሮች አሉ አይደለ አስተግፍሩላህ አስተግፍሩላህ ሰላተ መራት ከዛም ቀጥለን ምንላቸው ዚክሮች አሉ ላ ኢላሃ ኢላላህ ምንላቸው አሉ ሱብሃንአላህ ወልሐምዱሊላህ ወላሁ አክበር ምንላቸው አሉ እነዚያን እስከሚል ድረስ ማለት ነው እነዚያን ካለ በኋላ ከተነሳ ፈርዱን ሶላት በሱና አያይዞ ማለት አይቻልም ማለት ነው ለምንድነው ተሚዝ በይነ ፈርድ ወነፍሊ ፈርድ ሶላትና ሱና ሶላት ተነጥሎ ተበጥሎ እንዲታወቅ ነው እንደገና ኢባዳዎች የተለያዩ ኢባዳዎች አንድ እንዳይመስሉ ነው وبين العبادات بعضها عن بعض ለምን ሊአላ يشبه الفرد بغيره فرض በሌላው እንዳይመሳሰልብን فربما مع الجهل وتطاول الامر زيد في الفرائض ما ليس فيها ጊዜ ሲረዝምና ጅህልና ሲንሰራፈፍ ያላወቀ ሰው ሲመጣ ሱናና ፈርድ ሶላት ተቀጣቡ ሲሰገድ ካየው አንድ ሶላት ሊመስለው ይችላልና ዙሁር ላይ የዙሁር ረካ ሱና ሁለት ረካ ኋላ ይሰገድ የለ እሷን አያይዞ ከሰገደ ዙህርን ስድስት ሊያረጉብን ይችላሉ ነው እያሉኝ ለዚህ ስጋት ይመስላል እንደገና ኢባዳዎች ተለይተው መታወቅ አለባቸው ሁለት ረካሱና ራሱን ይቻላል ሁለት ረካሱና ራሱን ይቻላል መሆኑ መበጠሩ አለበት ፈርድና ሱናው መለየት አለበት ዋጅብና ሙስሐቡ መለየት አለበት ማለት ነው ለዚህ ብሎ አንዳንድ ሰዎች ምን አሉ ኢማሙ እሰገደበት ቦታ ላይ ሱና መስገድ የለበትም አሉ ለምን ኢማሙ ቦታ ላይ ሆኖ ሱና ዘው ሰግዳለሁ ቢሰውየው ከውጭ የገባ ሰው ኢማም ቦታ ላይ ስላገኘው ፈርድ ነው የሚሰግደው ብሎ ይከተለዋል መከተሉ ቢበቃም ግን ማምታታት ያመጣበታል ነው አንድ ሐዲስ አለ መርፎ አገው የሚያወርታ አቡ ሁረይራ አያጀዙ احدكم ان يتقدم او يتاخر او عن يمينه او شماله في الصلاه يعني الصبح وسكت عنه ابو داود وما سكت عنه فهو عنده صالح وقال البخاري في صحيح يذكر عن ابي هريره يرفعه لا يتطوع الامام في مكانه አንድ ሰው ሰግዶ ሲያበቃ ሰገደበት ቦታ ላይ ሱና ከመቀጠል ወደ ኋላ ወይም ወደፊት ወይም ወደ ቀኝ ወይ ወደ ግራ ፈቅማት ይከብደዋል ያሉ አይከብደውም ስለዚህ ለሱና ሶላት ቦታውን ልቀቁ የሚል ነገር ነው አንዳንዶቹ መርፎ አገው ዘግበውታል ኢማሙ ቡኻሪ ግን ትንሽ ሊያጣጥሉ ሲፈልጋ አንዳንድ ዘገባ ዩርዋ ይላል እንደዚህ ያለ ወሬ ይወራል ብለው ይናገራሉ። ያን ጊዜ ትንሽ ሰነዱ ላይ ችግር አለ ማለት ያሳያል ይላሉ አላ የሰገደበትን ቦታ መቀየሩ አንደኛ ፈርድና ሱናው እንዳይያያዝ ያደርጋል ሁለተኛ የምንሰግድባት ምድር ነገ የቂያም ቀን ምስክር ሆና ትመጣለች ተብኪ ይላል ሰውየው ሲሞት ይሰግድባት የነበረችው ቦታ ታለቅሳለች ይላል ስለዚህ ለፈርድ ሶላት ሌላ ቦታ ላይ ለሱና ሌላ ቦታ ላይ ስንሰግድ እነዚያ የሰገድንባቸው ሱጁድ ያደረግንባቸው ሁሉ ምስክር እንዲሆኑልንም ያስፈልጋል ብለውም ያዛሉ ሌላው ከዚህ ሐዲስ የምንረዳው ትርፍ ሶላት ቤት መሰገዱ በጣም በላጭ እንደሆነ ነው የሚያሳየው አንደኛ ፈርድና ሱናው እንዲበጠር ያደር እንዲለይ ያደርጋል ሁለተኛ ምትታለ ለአምር ሰለላሁ ዐለይሂ ወሰለም የነብያችን ሱና ሐይ ማድረግ ነው ሳቸው ፈርዱ መስጊድ ይሰግዳሉ ሱና ወደ ቤታቸው ነው ሌላው ቤት የሚሰገድ ሱና بعيد عن الرياء ከሪያ ከይሉ ከይስሙልኝ የራቀ ነው መስጊድ ከሆነ ሰው ስለሚያየው እይታ የፈለገ ሊመስልም ስለሚችል ኢባዳችን በተሰተረ ቁጥር አጅራችን እየራቀ ነው የሚመጣው ሴት ልጅ ወደ አደባባይ ከመውጣት ወደ ቤቷ በተሰተረች ቁጥር የበለጠ አጅር የምታገኝ እሺ ቀጥሉ وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم من اغتسل ثم أتى الجمعة فصلى ما قدر له ثم أنصت حتى يفرغ الإمام من خطبته ثم يصلي ثم يصلي معه غفر له ما بين ما بينه وبين الجمعات الأخرى وفضل ثلاثة أيام رواه مسلم وعنه رضي الله عنه أن رسول الله صلى الله عليه وسلم ذكر يوم الجمعة فقال فيه ساعة لا يفارقها عبد مسلم وهو قائم يصلي آه، يسأل الله عز وجل شيئا إلا أعطاه إياه وأشار بيديه يقللها متفق عليه وفي رواية لمسلم وهي ساعة خفيفة وعن أبي بردة عن أبيه قال سمعت رسول الله صلى الله عليه وسلم يقول هي ما بين أن يجلس الإمام آه، إلى أن إلى أن آه، إلى أن تقضى أن تقضى الصلاة رواه مسلم آه، ورجه دار قطني أنه من من قول أبي بردة وفي حديث آه، وفي حديث عبد الله بن سلم ابن سلام عند ابن ماجه عن أبي وعن جابر عند أبي داود والنسائي أنها ما بين صلاة العصر آه، إلى غروب الشمس وقد آه، وقد اختلف فيها على أكثر من أربعين قولا آه، أمليتها في شرح في شرح البخاري طيب وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم من اغتسل ثم أتى الجمعة فصلى ما قدر له ثم أنصت حتى يفرغ الإمام من خطبته ثم يصلي معه غفر له ما بينه وبين الجمعة الأخرى وفضل ثلاثة أيام كأبو هريرة تزجب سرعون الله سبحانه وتعالى يولد لنا أنه قال أبو هريرة أعلم ምን አለ قال رسول الله صلى الله عليه وسلم ያ አላህ መልእክተኛ አሉ من اغتسل የታጠበ ثم اتى الجمعه ከዛም ወደ ጁምዓ ሶላት የመጣ فصلى የሰገደ ማ ቁድረ ለው ማለት አላህ የወሰነለትን ማለት ሁለት ረካ ብቻ ላሉ ምዝጋያቸው ይሄን ቅድሚያ ቋቸው አዲስ አላህ የወሰነለትን በዛን ቀን መስገድ ያስቻለውን ማለት ነው ሰገደና ثم انصت ጸጥ አለ እስከመቼ መቼ حتى يفرغ الامام امام እስከሚጨርስ من خطبته ከخطባው ከምክሩ ثم يسلم معه ከዚያም خطባ ሲያበቃ ከኢማሙ ጋር አብሮ የሰገደ ማለት ነው غفر له ለርሱ ተምሯል ወይም ይማራል ما بينه በሱና በዛ ቀን ማለት وبين الجمعه الاخرى በመጪዋ ጁሙዓ መካከል ያለው ወንጀል ይማርለታል አረ እንደውም ጭማሪ ያለው ወፈቱ ሰላት ያያ ጭማሪ 3 ቀን ከጁሙዓ እስከ ጁሙዓ ስንት ቀን ነው ሳምንት ማለት ሳምንት የሚባል ስንት ቀን ነው ሰባት طيب ከዛ 3 ቀን ሲጨመር 10 ቀን ማለት ነው ጁሙአን አሁን በተባለው መስፈርት ታጥቦ መጥቶ አላህ የሻለትን የወሰነትን ረካዓት ረካዓትን ሰግዶ ከዛም ጸጥ ብሎ ኢማሙ ኹጥባ በደንብ አዳምጦ ጨርሶ ከዛም ከኢማሙ ጋር አብሮ ሰግዶ የወጣ ሰው የአስር ቀን ወንጀል ያሳብስለታል ወንጀል ከለለውስ ወንጀል ከሌለው ምኑ ይታጠባ የሚታጠብ ወንጀል ከጠፋ አጅሩ ይጨምርለታል ወደ አጅር ይቀየራል ማን ይሄ ወንጀል የሚያሳብስ የነበረው ኢላ زياده الاجور ይላል አው ደረጃ ደረጃ ወደ መጨመር ይቀየርለታል ተማ አላየሃል የጁሙዓ ቀን በዚህ መልኩ መምጣት እንዳለብን ነው اجمع علماء المسلمين قديما وحديثا على ان غسل يوم الجمعه ليس بفرض የጁሙዓ ቀን መታጠብ ፈርድ አይደለም ነገር ግን ታጥቦ የመጣ ሰው ካልታጠበው የበለጠ ደረጃ አለው ብለዋል ጁሙዓ ቀን መታጠብ ዋጅብ የሚሆንበት ፈርድ የሚሆንበትም አለ በነገራችን ላይ ምን አይነቱ ሰውነቱ የሚሸት ሰውነቱ የቆሸሸ ስራ ላይ የቆየ ለምሳሌ ሙቀት ላይ የቆየ ሰው ወይም ከታጠበ የሰነበተ ሰው መታጠብ የግድ ነው ከሳምንት አንድ ቀን መታጠብ የግድ ነው ግን ጧት ቀደም ብሎ ሌሊቱን የታጠበ ትናንት የታጠበ እብርድ ሀገር ላይ ያለ ሰው ባይታጠብ ችግር የለውም ታጥቦ የመጣው ግን ይበልጣል ነው طيب ቀጥሎ وعن ابي هريره ذو ابو هريره حديث ነው ان رسول الله صلى الله عليه وسلم ذكر يوم الجمعه የጁሙአን ቀን አስታወሱ ማለት አነሱ ስለ ጁሙአ ከዛ فقال አሉ فيه ساعه ጁሙአ ላይ ሰዓት አለች አሉ لا يوافقها عبد مسلم ሙስሊም የሆነ ባሪያ የአላህ ባሪያ ማለት ነው አይገጠማትም ወይም አያገኛትም አትገጥመውም ያቺ ሰዓት ወሆ قائم يصلي ቁሞ እየሰገደ يسال الله አላህን እየለመነ አያገኝም አያገኛትም ያችን ሰዓት ሸይአን የሆነ ነገር እየለመነ አላህን ኢላ አጣሁያ ያቺ የለመናትን ነገር ቢያገኝ እንጂ ምን ማለት ነው የጁሙአ ቀን የሆነ ሰዓት አለች አንድ ሰው ውዱ አድርጎ ሶላት እየሰገደ አላህን እየለመነ ያችን ሰዓት ካገኛት የለመነውን ነገር አላህ Subhanahu Ta'ala ያለምንም ጥርጥር ያደርግለታል ነው ወአሻረ بيده በእጃቸው ጠቀሱ ነብዩ አለይሂ ሰላቱ ወሰለም ይቀልሉሃ ይችን የምታከል ሰዓት እያሉ ትንሽ እየሰዓት አለች እያሉ በጣታቸው እያሳዩ ማነሷን የሰዓቷን ማንነት ማለት ነው متفقون عليه ቡኻሪና ሙስሊም وفي روايه لمسلم በሌላ ዘገባ ኢማሙ ሙስሊም በዘገቡት ወሄ ሰዓቱን خفيفه የሆነ ሰዓት አለ ስንላችሁ ረጅም ሰዓት እንዳይመስላችሁ ትንሽዬ ሰዓት ነች ሰዓቱ ኸፊፋ ናት አሉ አሁን ችግሩ የጁሙአ ቀን መሆኗም ግልጽ ነው መኖሯም ግልጽ ነው ምን ሰዓት ላይ ናት ፀሐይ ሲወጣ ከፍ ሲል መሃል ሰማይ ሲደርስ አስር ሰዓት ላይ ከአስር በኋላ አልተገለጸም ቀን የሚለው ፈጅር ከወጣ ጀምሮ ፀሐይ እስከምትገባ ቀን ነው ስለዚህ በዚህ ዙሪያ ላይ ቀጥሎ የሚቀጥለው ሐዲስ በረጅም ዘግቦታል ኢንሻአላህ የሚቀጥለው ሳምንት ነው በደንብ የምናብራራው 40 ኺላፍ አለ 40 ኺላፍ አለ ይቺ ሰዓት የትኛ የት ላይ ናት በሚለው ማለት ነው ከአርባው ሁሉ አባባል ሁለቱ ሰሂ ነው ሌላው የለም ሁለቱ ማለት ኢማሙ ኹጥባ ከወጣበት ሰዓት ጀምሮ እስከ ሶላት ፍጻሜ ባለው ሰዓት ሁለተኛው ደግሞ ከአሱር ሶላት የጁሙዓ ቀን ከአሱር ፀሐይ እስከሚገባ ባለው ሰዓት እዚህ ማከልናት ናት ነው የሁሉ ሰዓት ነው ማለት አይደለም ስለዚህ እሷን ለማግኘት የፈለገ ሰው በእነዚህ ሰዓት ላይ ዱዓ ያብዛ ነው የምንለው ካበዛ ያችን ሰዓት ማከለ ሊያገኛት ይችላል ዱዓው እውን ሊሆንለት ይችላል ነው وصلى الله وسلم على نبينا محمد وعلى اله والسلام عليكم ورحمة الله وبركاته